بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته زاري منا يو سورة بإذن الله سورة الفجر هنا سورة الفجر سورة الفجر مكية وآياتها ثلاثون سورة الفجر نبي صلى الله عليه وسلم ወደ መዲና ከመሰደዳቸው በፊት ከተወረዱት ምዕራፎች መካከል አንዷ ነች። ሱረቱል ፈጅር ሰላሳ አንቀጾችን ይዛለች። ቢስሚላህ ራህማን ራሒም والفجر وليال عشر والشفع والوتر ወለይሊ ኢዛ የስር ሀል ፊ ዛሊከ ቀሰሙን ሊዚ ሕጅር ፈጅር ብሎ ማለት ንጋት ማለት ነው። ጎህ ሲቀድ ጎህ ሲቀድ ንጋቱ ፈጅር ይባላል። ፈጅር ይባላል። ፀሐይ ከምትወጣበት አቅጣጫ ነጭ ወጋገን አይነት ሲታይ ማለት ነው። ያ ፈጅር ይባላል። ምድርና ሰማይ ተላቀቁ ይባላል በተለምዶ ምድርና ሰማይ ተላቀቁ ይባላል በተለምዶ ሲፈጅር ኸይር ወልፈጅሪ ወልፈጅሪ በሚለው በሚለው ቃል ውስጥ ማለት መማያ واو ማለት ነው والفجر በንጋት በጎህ እምላለው ይላል አላህ ስብሓነሁ ወተዓላ በሚፈልገው ነገር ይምላል። ወለያሊን አሽር ለቲል ليال ليلة ይባላል አንድ ሌሊት። ليال ደግሞ جمع ነው። ወለያሊን አሽሪን አለ በአስርቱ ሌሊቶች እምላል ሌሊቶች አስርቱ ሌሊቶች አብዛኞቹ ሙፈሲሮች እንዳሉት የዙልሒያዎቹ አስርት ሌሊቶች ወይንም አስርት ቀናት ናቸው። የዙል ሒጃ እንደ አረብኛው ቀመር እንደ አረብኛው አቆጣጠር እንደ አረብኛው ቀመር እንደ አረብኛው እንደ ሂጅርያው አቆጣጠር አስራ ሁለተኛው ወር ዙል ሒጃ ይባላል። በዙል ሒጃ የመጀመሪያዎቹ አስርት ቀናት እነኚህ ልዩ የሆኑ ቀናት ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ከአመቱ ቀናት መካከል ማንም ሰው መልካም ስራ በተቀሩት ቀናቶች ቢሰራ በእነኛ ስርት ሌሊቶችና ቀናቶች ውስጥ የሚሰሩትን መልካም ስራዎች አይስተካከልም ይላሉ። በአላህ መንገድ የሚታገል ሰው እንኳ ቢሆን የአላህ መልእክተኛ ብለው ተጠይቀው አዎ ንብረቱን፣ ፈረሱን፣ አካሉን፣ ሰውነቱን ራሱን ይዞ ጦር ሜዳ ሄዶ ምንም ነገር ይዞ ያልተመለሰ ሰው ከሆነ በሌላ ቀን ማለት ነው በሌላ ጊዜ በጦር ሜዳ የእስላምን ድንበር ለመጠበቅ በጂሃድ ንብረቱንም ነፍሱንም በአላህ መንገድ ያጣ ሰው ካልሆነ በስተቀር ማንም ሰው በነኚህ አስርት ቀናት መካከል የሚሰሩትን መልካም ስራዎች መድረስ አይችልም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በእነኛ አስርት ቀናት ነው አላህ ስብሓን ወተዓላ የማለው ወለያሊን አሽር ይላል ቀጥሎ ወሸፍዒ ወልወትር ይላል ሸፍዕ ማለት ጥንድ ማለት ነው ወትር ማለት ደግሞ ነጠላ ማለት ነው ነጠላ ወይንም ኢተጋማሽ የሆነ ወትር ይባላል ሸፍዕ ማለት ደግሞ ጥንድ ነው ወሸፍዒ ወልወትር በሚለው ሸፍዕ ማለት ጥንድ ወይንም አምሳያ ያለው እነሱ ፍጡራን ናቸው ይላሉ። ወትር ማለት ደግሞ ኢተጋማሽ ወይንም ነጠላ አምሳያ የሌለው እሱ አላህ ነው ይላሉ። ወሸፍዕ ወልወትር ወሸፍዕ ጥንድ በሆኑ ነገሮች ማለት በፍጡራን ወልወትር ብቸኛና አምሳያ በሌለው አካል አላህ Subhanahu Ta'ala በራሱ ሲምል ነው በሱ ይሁንብኝ ይላል። ከዚህ ቀጥሎ ወለይሊ በሌሊትም ይሁንብኝ በሌሊትም እምላለው ኢዛ የስሪ ይላል። ኢዛ የስሪ በሚሄድበት ጊዜ ቦታውን በሚለቅበት ጊዜ በዛ እምላለው አለ ምሎ ጀዋበል ቀሰሙ የተማለለት ነገር በውስጥ አዋቂነት ታለፈ፣ በግልጽ አልተገለጸም። ስለዚህ ለቱብዓሱና ትቀሰቀሳላችሁ፣ ወለቱነበኡነ ቢማ አሚልቱም የሰራችሁትንም ነገር ዝርዝሩን ትነገራላችሁ፣ ሳትነገሩ አትቀሩም ማለት ነው ጀዋበል ቀሰሙ ይላሉ። هل في ذلك قسم لذي حجر هل في ذلك قسم لذي حجر هل يج من أدوات الاستفهام نجلالو من أدوات الاستفهام ጥያቄ መጠየቂያ ጥያቄ መጠየቂያ قال ነች هل هل أتاك حديث موسى የሙሳ ዜና መጥቶሃልን ማለት ነው። ግን ሃል የምትለዋ ቃል ሁል ጊዜ መጠየቂያ አትሆንም። ቢማዕና ቀድ ትመጣለች። ቀድ ማለት በእርግጥ ማለት ነው። ስለዚህ ለምሳሌ ሀል አታ አለል ሪ ለም የኩን ሸይአን መዝኩራ በሚለው አንቀጽ ውስጥ ሀል ቢማዕና ቀድ ነች። ቀድ አታ አለል ኢንሳኒ ሒኑ ምን الدهر እና ሀል ፊ ዛሊከ ቀሰሙ ሊዚ ሕጅር አለ ሕጅር ማለት ሕጅር አእምሮ ማለት ነው ሕጅር አእምሮ ነው አእምሮ ሕጅር ይባላል አቅልም ይባላል ለምን ሕጅርና አቅል ተባለ ሐጀረ ማለት ከለከለ ገደበ አገደ ማለት ነው እና አእምሮ ለምን ሂጅር ተባለ ሲባል ነፍስ ማለት ነው። ነፍስያ ደመ ነፍስ ከምትፈልገው ነገር አእምሮታ የገታው አእምሮው ነው ማለት ነው። ስለዚህ ሐጀረሁ ይባላል ገደብ ማለት ነው። ገድምሮ ሌላኛው አቅል አቀለ ከሚል የተያዘ ነው ይላሉ። አቀለ ማለት አሰረ፣ ሰነከለ ማለት ነው። አቀለሁ አሰረው እንዳይንቀሳቀስ አደረገው ነው። ስለዚህ ስለዚህ አቅል አቅል ምን ያደርጋል? ሰውየውን የማይገባ ስራ እንዳይሰራ ያግደዋል። ለዚህ አቅል ተባለ። አቅል የለውም እሱ ይባላል። የማያስተውል ዝም ብሎ የሚፈነጭ ሲሆን ሀል ፊ ዛሊከ ቀሰሙን ሊዚ ሒጅር ዚ ማለት ዚ ማለት ባልተቤትነትን ወይንም ባለቤትነትን የሚገልጽ ቃል ነው። ዚ ዚ ዙ ዛ ለወንዱ ለሴቷ ደግሞ ዛቱ ዛተ ዛቲ ከሆነ ማለት ነው ባለቤት ማለት ነው። ሀል ፊ ቀሰም ቀሰም መሐላ ነው። በዚህ ነገር ውስጥ አእምሮ ላላቸው ሰዎች ወይንም አእምሮ ላለው ሰው መሐላ አለ፣ ታላቅ መሐላ። ማስተዋል የሚችል ሰው ያስተውል የሚልን ትርጉም ይሰጣል። ከዚህ ቀጥሎ አለም ተረ ከይፈ ፈዓለ ረቡከ ቢዓድ ይላል። የመጀመሪያዎቹ አረቦች ናቸው። የመጀመሪያዎቹ አረቦች ናቸው አዶች ከ ነብያት መካከል አራቱ አረቦች ናቸው። አቡ ዘር አልግፋሪ፣ ጁንዱብ ኢብኑ ጁናዳ አድማጭ ሆኖ ነቢዩ ሰለላሁ ዐለይሂ ወሰለም አላህ ስብሐነ ወተዓላ ከላካቸው ነብያት መካከል አራቱ አረቦች ናቸው ብለው ነገሩት። አንደኛ ሁዱን አሉ፣ ወደ አድ የተላከው። ሁለተኛ ሷሊህ አሉ፣ ወደ ሰሙድ የተላከው። ሶስተኛ ሹዓይብ አሉ ሹዓይብ አይካ ወደ ጫካው ወደ ጫካይቱ ሰዎች የተላከው መድየን ውስጥ ማለት ነው ሹዓይብ አራተኛውን ወነብዩ ከሃዛ ይሉታል ይህ ያንተ ነብይ አሉ ነብዩ ሰለላሁ ዐለይሂ ወሰለም እና እነኚህ አዶችና ሰሙዶች የመጀመሪያዎቹ አረቦች ናቸው አለም ተራ አላየህምን ይላል። አለም ተራ ሲል ሩእየቱል ቀልብና ሩእያ በሰሪያ ይባላል። ሩእያ በሁለት ይከፈላል። አንደኛው ሩእየቱል ቀልብ ይባላል። የህሊና እይታ ማለት ነው፣ በህሊና ማየት። ሁለተኛው ደግሞ ሩእያ በሰሪያ በአይን ማየት ማየት አለም ተራ ከይፈ ፈዓለ ረቡከ ቢዓድ ሲል አላህ ስብሓነ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም እሳቸው በተላኩበት ጊዜ አዶች አልነበሩምና የህሊና ማየትን አላየህምን ይላቸዋል። አንደኛ እንዲህ አድርጎ በጥያቄ ጀምሮ ትምህርት መስጠት ኡስሉበት ተድሪሱን ለየት ያደርገዋል። ትምህርቱን የሚስብና የሚያጓጓ ያደርገዋል። ጌታህ በአዶች ምን እንዳደረገ የህሊና ማየትን አላየህምን ሲባል አንድ ሰው አራላየሁም ብሰማ ደግ ነው ብሎ ለመስማት ዝግጁ ይሆናል ለማለት ነው። የተፈለገው ይህ ነው። አለም ተራ አላየህምን ከይፈ ፈዓለ ረቡከ ጌታህ ምን እንዳደረገ ከይፈ ፈዓለ ረቡከ ጌታህ ምን እንዳደረገ ቢዓድ ይላል። ዓዶችን ጌታህ ምን እንዳደረገ አላየህምን ይላል። አዶች አድ ሲባል ሁለት ናቸው። አንደኛ አዱኒል ኡላ ይባላሉ። የመጀመሪያዎቹ አዶች ናቸው። አዱኒል ኡላ የመጀመሪያዎቹ አዶች ሌላው ስማቸው ኢረም ይባላል። ኢረም ሁለተኛዎቹ ደግሞ አዱኒ ሳኒያ ሁለተኛው ሁለተኛዎቹ አዶች ይባላሉ። ሌላ ስማቸው ሰሙድ ይባላል። ሰሙድ እና አለም ተረ ከይፈ ፈዓለ ረቡከ አላየህምን ጌታ ምን እንዳደረገ بعاد ን በዓዶች ይላል። ማን ናቸው እነሱ? إرم አለ ኢረሞችን ነው የምልህ። ذات العماد እነኛ የረጃጅም ቁመት ባልተቤቶችን ይላል። ዒማድ ብሎ አለው። ዛት ልዒማድ የረጃጅም ቁመት ባልተቤቶች የሆኑትን አዶችን አልተመለከትክምን ይላል። አለቲ ያችህን ለም ዩኽለቅ ያልተፈጠረ የሆነውን በአገሮች በአካባቢው አገሮች የነሱ አይነት ሰው አልተፈጠረም ይላል። በጣም ግዙፎች መሬትን ሲረግጡ በእግራቸው መሬትን የሚያሰጥሙ አለቲ ለም ዩኽለቅ ሚስሉሃ ፊል ቢላድ ያለበት አንደኛ አንደኛ እጅግ ረጃጅሞች የነበሩ ትላልቅ ዛፎችን እንደ አረም ነቅለው መጣል የሚችሉ ትላልቅ ቋጥኞችን እንደ ጠጠር አንስተው መወርወር የሚችሉ በኃይላቸው እጅግ መን አሸዱ ሚና ቁዋ ቁወተን እስኪ ከኃይል በኩል ከኛ የሚበረታ ማን አለ እስኪሉ ደርሰው ነበር ማለት ነው። አላህን ፍሩ ሲባሉ ለመፍራት ዝግጁ አልሆኑ አለቲ ለም ዩኽለቅ ሚስሉሃ ፊል ቢላድ አለና ወሰሙዳ ሰሙዶችንስ አላየህምን ጌታህ ምን እንዳደረገ አለ። ሰሙዶች ደግሞ ከመዲና 380 ኪሎ ሜትር ሰሜን ምዕራብ አካባቢ ሂጅር የምትባል ቦታ ላይ ይኖሩ ነበረ። ከመዲና 380 ኪሎ ሜትር ሂጅር የምትባል ቦታ ላይ ይኖሩ ነበረ። በሂጅር ሸለቆ አለ። ከሸለቆው ግራና ቀኝ ግራና ቀኝ ትላልቅ ጥርብ ድንጋዮች አሉ። ትላልቅ ማለት ነው ቋጥኞች እነኛን ቋጥኞች ተራራ ተራራ የሚያክሉትን ፈልፍለው ከዛው አንደኛ፣ ሁለተኛ፣ ሶስተኛ ፎቅ ሰርተው መግቢያውም መውጫውም ደረጃውም ከአንድ አለት ሆኖ ተሰርቶ ሰዎች አጀብ እያሉ ይጎበኙታል። ያንን አሁን ድረስ አለ። ታዲያ ወሰሙድ الذين جابوا الصخر ሰሙዶችን አለዚነ ጃቡ ሰኽረ እነኛ አለትን ሰኽር ማለት ቋጥኝ ነው። ቋጥኝን ጃቡ የፈለፈሉ ወይንም የቆረጡ ተብሏል። ቀጠዑ ቆርጠው ፈልፍለው ከአንድ ቋጥኝ ከአንድ ተራራን ከሚያህል ማለት ነው አለት ከዛ ፎቅን አንደኛ፣ ሁለተኛ፣ ሶስተኛ ፎቅ ከዛው ደረጃን ሰሩ። ጃቡ ሰኽራ ቢልዋድ ይላል። ዋድ ማለት ሸለቆ ማለት ነው። በሂጅር ሸለቆ ውስጥ የሚገኘውን እንደዛ አደረጉ። እነሱን አላየህምን ይላል። ወፊርዓውና ፈርዖንንስ አላየኸውምን? ዚል አውታድ ይላል። አውታድ የሚለው ወትድ የሚለው ወትድ የሚለው ቃል ብዙ ቁጥር መጠሪያ ነው። ወትድ ወይንም ወተድ ችካል ማለት ነው። ታዲያ ፈርዖን ለምን ዙል አውታድ ተባለ ሲባል አውታድ በሁለት ተፈስሯል። አንደኛ አንን ቀውይን ተብሏል። የታላቅ ግዙፍ ኃያል የሆነ ጦር ባለቤት ማለት ነው ይላሉ። አይ አይደለም፣ ችካል የተባለው ይሄውኛው የምናውቀው ችካል ነው። ፍርዓውን ፍርዓውን ሰውን መቅጣት ሲፈልግ እጅግ አይከብዶ የከበደ ቅጣትን ይቀጣል። አራት ችካሎችን ይተክልና እጅና እግርን አንፈራጦ እዛ ላይ ወጥሮ ያስርና ከብቶች ይነዳበታል ሰውየውን። ስለዚህ እንዲህ ስለሚያደርግ ነው የችካሎች ባልተቤት የተባለው ይላሉ። ወፍርዓውነ ዚል አውታድ ጠገው ድንበር ያለፉትን ፊልቢላድ በአገሮች በአካባቢው ግዛቶች ውስጥ ድንበር ያለፉትን ሰዎች ጌታ እንዴት አድርጎ እንደ ቀጣቸው ምን በእነሱ እንዳደረገ አላየህምን? ይላል። ፈአክሰሩ ፈአክሰሩ አበዙ ፊሃ በዛ በአገር ውስጥ አልፈሳድ ጥፋትን አበዙ ፈሶበ አለይህም ረቡከ ሶበ ማለት አንቧቧ በገፍ አወረደ ማለት ነው ፈሶበ አለይህም ረቡከ ጌታ በእነሱ ላይ በብዛት አወረደ ሰውጥ አዛብ የቅጣት አለንጋን ይላል ሰውጥ አለንጋ ነው አዛብ ቅጣት ነው የቅጣት አለንጋን አወረደ ጌታ በእነሱ ላይ ኢነ ረበካ ኢነ ረበካ እነሆ ጌታህ ለቢል ሚርሳድ ይላል። ኢነ ረበካ እነሆ ጌታህ ለቢል ሚርሳድ በመጠባበቅ ላይ ነው፣ ሙራቀባ ላይ ነው። ማንም ከሱ እይታ አይሰወርም። ማንም የሚናገረውን አላህ ያውቃል። እነሆ ጌታ በመጠባበቅ ላይ ነው። ማንም ከሱ አያመልጥም፣ ማንም ከሱ አይሸሸግም ይላል ማለት ነው። አላህ አለቲ ለም ዩኽለቅ አለቲ ያች ለም ዩኽለቅ ያልተፈጠረ የሆነው ይላል። ሚስሉሃ የእሷ አይነት ፊል ቢላድ በአጎራባች ሀገሮች እንኳ ማለት ነው። በአጎራባች ሀገሮች እንኳ የእሷ አይነት አልተፈጠረም ይላል። እጅግ ቁመታቸው ረጃጅም ጠንካሮች ግዙፎች የነበሩ ስለሆነ ነው። ቀጥሎ ወሰሙድ ሰሙዶችን ሳላየ ምን አላህ በእነሱ ምን እንዳደረገ አለዚነ ጃቡ ሰኽራ አለ። ጃቡ ማለት ቀጣዑ ማለት ነው። ቆረጡ። ይሄንን ድንግ የሚቆርጠው ቆራረጡት። ድንጋዩን በቅርጽ በቅርጽ አድርገው ከአንድ እንደ ተራራ ያክል ከሚረዝም ማለት ነው ቋጥኝ ፎቆችን ነው ይሰሩ የነበሩት ከአንድ አለት ማለት ነው ጃቡ ሰኽር አለና አላህ ቢልዋድ አለ ሸለቆ ውስጥ ያለውን ይላል ውስጥ ያለውን ዋድ ማለት ሸለቆ ነው የትኛው ሸለቆ ከመዲና 380 ኪሎ ሜትር ሂጅር የምትባል ቦታ ላይ አለ። ሂጅር የምትባል ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም በዛ አጠገብ አለፉ። ወደ ተቡክ ዘመቻ ሲሄዱ በዛ አጠገብ አለፉና ከዚያን ሰዎች ሰሙዶች ጥለው ካለፉት እቃ ብድግ አድርገው ከነሱ ከሰሙዶቹ ምንጭ ቀዱ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እቃዎቹን ስበሩ፣ ውሃውንም ድፉ። እነኚህ የተረገሙ ህዝቦች ናቸው። እዚህ አካባቢ እያለቀሳችሁ ካልሆነ በስተቀር እንዳትገቡ አሉ። ያ አላህ ሆይ እነሱን በቀጣህበት እጅህ አትቅጣኝ የምትሉ ስትሆኑ ማለታቸው ነው። ኸይር በምን ጠፉ በምን ጠፉ ዝርዝር ጉዳዩን እናያለን ኢንሻአላህ ሱረቱ ሐቃ ላይ አላህ ያደርሰን። በአጠቃላይ አላህ በእነሱ ላይ የቅጣት አያ ላይ ነው ያለሁት። ፈአመል ኢንሳኑ የሰው ልጅማ ይላል አስራ አምስተኛ አያ ሱረቱል ፈጅር فأما الإنسان يسو لجما إذا ما ابتلاه ربه إلى ابتلا شف ابتلا فتنا مالنا ابتلا مالت فتنا اختبر فأما الإنسان يسول جما إذا ما ابتلاه ربه جيتاو بفتنا وجزي فأكرمه جيتاو بكبر وجزي ونعمه ጌታው ባበለጸገው ጊዜ ይብተላሁ በፈተነው ጊዜ ሊፈትነውም ፈአክረመሁ ባከበረው ጊዜ ወነዓመሁ ባበለጸገው ጊዜ ፈየቁሉ ረቢ አክረመን ጌታዬ አከበረኝ ብሎ ይናገራል ይላል። ብዙ ሰው በዱንያ ይሸወዳል። በጣም እጅግ ብዙ ሰው አላህ ሱብሓነሁ ወተዓላ ዱንያ እሱ ዘንድ የትንኝ ክንፍ ያህል እንኳ ሚዛን ቢኖራት እ ለው ካነት ዱንያ ተዚኑ ዐንደ አላህ ጀናሐ በዑዳ ዱንያ አላህ ዘንድ የአንዲትን ትንኝ ክንፍ ያህል እንኳ ሚዛን ቢኖራት ኖሮ አላህ ሱብሓነሁ ወተዓላ ለአንድ ካፊር ማ አንዲትን ጉንጭ ውሃ እንኳ አቀምሰውም ነበር አላህ። ግን ዱንያ ርካሽ ነች። ስለዚህ ዱንያ ርካሽ ነች። የሰው ልጅ ግን ሲያገኝ ሲያገኝ ማለት ነው የሰው ልጅ ሲያገኝ ጌታ ያከበረኝ ይላል። ሲያጣ ደግሞ ጌታ ያዋረደኝ ይላል። እንዲህ አይበል የሰው ልጅ ከላ ይላል። አላህ ዱንያ የሚሰጠው ሰው ወደደው ማለት አይደለም። የከለከለውን ደግሞ ጠላው ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አሽረፈ አልአንቢያ ወልሙርሰሊን ሆነው ሳለ የመጀመሪያዎቹም የመጨረሻዎቹም አለቃ ሆነው ሳለ ግን ተርበዋል፣ ተጠምተዋል፣ ሆዳቸውን በድንጋይ አስረዋል። ጨጓራቸው እየፈጨ የረሃብ ስሜት እንዳይሰማቸው እና የሰው ልጅ ባህሪ እንዲህ ነው ፈአክረመሁ ወነዓመሁ ፈየቁሉ ብሎ ይላል ረቢ አክረመን ጌታ ያከበረኝ ይላል ፈቀደረ አለይህ በሱም ላይ ቀደረ ማለት ሲወስን ርዝቁን ውሱን ሲያደርግ ርዝቁን ሲያጠብበት ማለት ነው ርዝቀሁ ፈየቁሉ ረቢ አሃነን ጌታዬ አዋረደኝ አሃነን አዋረደኝ ነው ጌታዬ አዋረደኝ ብሎ ይላል። ከላ ከዚህ ሐሳብ ይራቅ። እንዲህ ያለ አስተሳሰብ ትክክል አይደለም ይላል አላህ። ከላ በል ላ ልየቲም እናንተ ገንዘብ አግኝታችሁ ምን ሰራችሁ ይላል። ገንዘብ አግኝተው ጌታ ያከበረኝ ያሉትን ሰዎች ሙነል የቲም የቲምን እናንተ አታከብሩም አለ። አባት የሌለው እነሱ ዘንድ አይከበርም። ላ ቱክሪሙን ገንዘብ ኖሯችሁ ምንድን ነው የሰራችሁ ስራ? የቲምን አታከብሩም። ወላ ተሓዱነ አላ ጣዓሚ ልምስኪን ወላ ተሓዱነ አትነሳሱም አላ ጣዓሚ ልምስኪን ድሃን ምስኪንን በማብላት ላይ አትነሳሱም፣ ሰዎችን አታነሳሱም። ከዚህም አልፎ ወታእኩሉነ ቱራሰ የውርስ ገንዘብን እያጭበረበራችሁ አክለን ለማ አክለን ለማ ይሄ አክለን ሸዲደን ከባድ የሆነ መብላትን ትበላላችሁ። ወቱሕቡነ ልማለ ገንዘብን ደግሞ ትወዳላችሁ። ሑበን ጀመን አለ ብርቱ መውደድን ትወዳላችሁ ገንዘብን ብርቱ መውደድን ትወዳላችሁ ታዲያ ጌታችሁ ቢሰጣችሁ ምንድነው ጥቅሙ አከበረኝ አዋረደኝ ላይ ብቻ እዚህ ላይ ብቻ መወሰን የለበትም ጌታ ያከበረኝ ያለ ሰው ጌታው እንዳከበረው ጌታው ከሰጠው ነገር ለሰዎች መስጠት አለበት። ከዚህ ቀጥሎ አላህ Subhanahu Wa Ta'ala አስፈሪ ነገር ይነግራል። ቂያማ ይደርሳል። ሰዎች የሚገመገሙበት አላህ ፊት የሚቆሙበት ጊዜ ይደርሳል። ከላ የሰው ልጅ ይቆጠብ ይከልከል፣ ጌታውን አያማር፣ መልካም ነገር ሲያገኝ በመልካም ነገር ይሽቀዳደም። ከላ አለ ኢዛ ዱከት ልአርዱ ምድር በምትሰባበርበት ጊዜ ደከን ደከን አለ ከመሰባበር በኋላ ሌላ መሰባበር እየተከታተለባት ዶጋመድ የምትሆንበት ጊዜ እንዲህ በሚሆንበት ጊዜ ወጃአ ረቡከ ጌታህም በሚመጣበት ጊዜ ይመጣል? አዎ ይመጣል። በምን መልኩ? ማን አይቶት? ማን ይነግረናል? ስለዚህ አልኢማኑ ቢሂ ዋጅብ አላህ ይመጣል ማለት ብሎ ማመን ዋጅብ ነው። ወልከይፉ መጅሁል እንዴት ነው አመጣጡ ብሎ ስለ እንዴታው መጠየቅ አይታወቅም። ወጃአ ረቡከ ይልና ወልመለኩ አላህ ስብሓነ ወተዓላ ፍርድ ሊሰጥ ሲመጣ መጂአን የሊቁ ቢጀላሊሂ ከሱ ክብርና ልዕልና ጋር በሚስማማ መልኩ ማለት ነው። አላህ ለፍርድ ሲመጣ ወልመለኩ መልአኮች ጊዜ ሶፋን ሶፋ ከሰልፍ በኋላ ሌላ ሰልፍ ከሰልፍ በኋላ ሌላ ህን ይላል። ወጂአ የውመኢዝን በዛን ዕለት ይመጣል ይመጣል አይደለም ይመጣል ወይንም እንዲመጣ ይደረጋል ጂአ ቢጀሃነማ ጀሃነም እንድትመጣ ይደረጋል ያኔ የውመይዚን በዚያን ዕለት ከሃዲ አፈንጋጭ ሁሉ የተዘከሩ ኢንሳኑ የሰው ልጅ ያስታውሳል የሰው ልጅ ያስታውሳል እንዲያጥፍቼ እንዲያድርጌ እንዲብዬ ብሎ ያስታውሳል وأنى له الذكرى ያኔ ጥፋቱን ማስታወሱ ምን ይጠቅመዋል ይላል። أنى له ማለት ምንድነው? መንገድ የለም ኖ ወይ ማለት ነው። መንገዱ ዝግ ነው። وأنى له وأنى له الذكرى ለሱ መመከርና መገሰጽ ምን ይጠቅመዋል? سبحان الله ያን ቀን ፋይል ከተዘጋ በኋላ ፋይሉ እንደገና ላይከፈት ዱንያ ከጠፋች በኋላ ተራሮች ጠፍተው ማለት ነው ከመሬት ጋር ከተስተካከሉ በኋላ ሰዎች ሁሉ ፍርዳቸውን ካገኙ በኋላ ያን ጊዜ ማለት ነው ቢያስታውስ ጥፋቱን ምን ዋጋ አለው ይላል የቁሉ የሰው ልጅ ይላል ያ ለይተኒ ዋ ጉዴ ይላል የቁጭት መግለጫ ቃል ነው ያ ለይተኒ ዋ ጉዴ قدمت لحياتي قدمت لحياتي ምን አለበት ለህይወቴ አስቀድሜ በነበረ ሰላት ሰግጄ በነበር ጾም ጾሜ በነበር አምኜ በነበረ ያ ለይተኒ ቀደምቱ ለሐያቲ ዛሬ ለዛሬው ህይወቴ አስቀድሜ በነበረ ምን አለ ብሎ የከንቱ ጩኸቱን ያሰማል ፈየውመ ኢዝን ይላል አላህ በዛን እለት ላ ዩዓዝቡ የሚቀጣ የለም አዛበሁ የሱን አይነት ቅጣት የአላህን አይነት ቅጣት የሚቀጣ የለም አሐዱን ማንም ሰው ቢሆን ይላል ማንም ሰው ወላ ዩሲቁ አውሰቀ ማለት አውሰቀ አጥብቆ አሰረ ማለት ነው ዩሲቁ አጥብቆ ያስራል። ወላ ዩሲቁ የሚያስርም የለም። ወሳቀሁ የአላህን አይነት እስር የሚያስር የለም። አሐዱን ማንም ይላል ማንም አካል ለምን አፈንጋጭ ማን አለብኝ አለ አምባገነን በአላህ አላህ ስብሓነሁ ወተዓላ መላይኮቹን ሁዙሁ ያዙት፣ ፈጉሉህ እሰሩት አጥብቃችሁ ሲል ተሽቀዳድመው ያስሩታል ለማለት ነው። ይሄ የካህዲዎቹ፣ ይሄ የአፈንጋጮቹ፣ ይሄ የእምቢተኞቹ፣ የሙናፊቆቹ ድርሻ ሲሆን ከዚህ በተቃራኒ ደግሞ አላህ እንዲህ ይላል يا أيتها النفس المطمئنة سوي تربش ويال تربش يتمام منش مطمئنة يترقاقش نفس هو على الله يا أيتها النفس المطمئنة لمن لمن زاري ملكام سرا يسرا زاري ملكام سرا يسرا ከመጥፎ ነገር ራሱን የቆጠበ የቂያ ማለት የተረጋጋ ይሆናል። ሽብር አይነካውም። ያየቱሃን ነፍሱል ሙጥመኢና አንቺ የተረጋጋሽ ነፍሱ ሆይ እርጅዒ ነይ ተመለሽ፣ ኢላ ረቢኪ ወደ ጌታሽ ተመለሽ ይላታል አላህ። ራድየተን የምሰጥሽን ምንዳ ወዳጅ ሆነሽ መርድየተን አንቺ ራስሽ ተወዳጅ ሆነሽ ነይ ይላል አላህ ነፍስን የሙእሚንን ነፍስን ከዚያንስ ፈድኹሊ ፊ ዒባዲ ባሮቼ ውስጥ ግቢ ይላታል ከዛ በቡድን በቡድን የአላህ ባሮች ተሰብስበው ወድኹሊ ጀነቲ ጀነትንም ግቢ ይላታል አላህ ሱብሓንላህ አላህ እንዲህ ከሚባሉ ሰዎች ያድርገን اللهم اجعل نفوسنا نفوسا مطمئنة يا ذا الجلال والإكرام اللهم اجعل نفوسنا نفوسا راضية مرضية يا ذا الجلال والإكرام اللهم اجعلنا ممن تناديهم يوم القيامة فادخلي في عبادي وادخلي جنتي يا ذا الجلال والإكرام اللهم أدخلنا الجنة اللهم أدخلنا الجنة وقنا عذاب النار نعم. عذاب النار اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين يا ذا الجلال والإكرام يا حي يا قيوم اللهم احفظنا بالإسلام قائمين واحفظنا بالإسلام قاعدين واحفظنا بالإسلام راقدين يا ذا الجلال والإكرام اللهم وفقنا شهادة أن لا إله إلا الله عند ختام حياتنا يا ذا الجلال والإكرام اللهم توفنا مسلمين وألحقنا بالصالحين يا حي يا قيوم اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا الحمد لله رب العالمين